ሰላሙ አለይኩም ወረህመቱላሂ ወበረካቱሁ ያው ሁልጊዜ ሮብ የምንገናኘው የሳምንታዊ ክላሳችን ነው ዛሬ ኪታቡ ተውሂድ ነው አስራ ስድስተኛ ክፍላችን ነው አስራ ስድስተኛ ክፍል ነው ያው ሰላሳ አንደኛ ባብ ላይ ደርሰናል ባብ የዛሬው ትምህርት ምንድን ነው የሚለው ባቡ ቀውልላህ ተዓላ ስለ አላህ ንግግር ነው ባብ ቀውሉላህ ተዓላ ስለ አላህ ንግግር ያው ከዚህ በፊት እንዳልኳችሁ ሲያስቀምጥ ሼኹ ምንድነው የሚያደርገው ባብ ባብ ማለት ያው ምዕራፍ ማለት ነው እንደ ባብ ቀጥተኛ ትርጉሙ ያው በር ማለት ነው ግን እዚህ ጋር ኪታብ ላይ ባብ ባብ ሲሉ ያው ምዕራፍ እንደማለት ነው ቀውልላህ ተዓላ ስለ አላህ ንግግር ነው ኢነማ ذلكم الشيطان يخوف أولياءه فلا تخافوهم وخافوني إن كنتم مؤمنين ይላል ስለዚህ የቁርአን አንቀጽ ነው የሚያወራው ይህ ባብ ማለት ነው ከዚህ በፊት እንዳልኳችሁ ሼኹ ሲያስቀምጥ ምንድን ነው የሚያደርገው ባቢልና አንዳንድ ጊዜ ርዕስ ያስቀምጣል ለምሳሌ ባቡ ፊ ሽርክ ብሎ ያስቀምጣል አንዳንድ ጊዜ ስለ ሽርክ ብሎ ርዕስ ያስቀምጣል አንዳንድ ጊዜ ደግሞ ለምሳሌ ባቢልና እንደዚህ እንደዚህ ማድረግ ሽርክ ነው ብሎ ያስቀምጣል አንዳንድ ጊዜ ደግሞ ቁርአንና ሀዲስ ስለዚህ ነገር ምን ይላሉ ብሎ ርዕስ ያስቀምጣል አንዳንድ ጊዜ ደግሞ ቁርአኑን ራሱ የቁርአን አንቀጹን እንደ ርዕስ ያስቀምጠዋል ስለዚህ የተለያየ አይነት አቀማመጥ አቀማመጣለ ሁሉ ማሻአላህ ጥሩ ነው ባቡ ቀውሉላህ ተዓላ ስለ አላህ ንግግር ነው ምን የሚለው ኢነማ ዛሊኩም ሸይጣኑ ይህ እኮ ያኮ ሸይጣን ነው ሰይጣን ነው ኢነማ ዛሊኩም ሸይጣኑ ያኮ ሰይጣን ነው ዩኸዊፉ ያስፈራራችኋል ዩኸዊፉ ያስፈራራችኋል አውልያአህ የሱን ቡድኖች የሱን አጋዞች ያስፈራራችኋል የሱን አንጃዎች እንድትፈሩ ያረጋችኋል فلا تخافوهم አትፍሯቸው فلا تخافوهم እነሱን አትፍሯቸው የሸይጣን የሰይጣን ቡድኖችን አትፍሯቸው وخافون እኔን ፍሩኝ وخافون እኔን ፍሩኝ ይላል አላህ ኢንኩንቱም ሙእሚኒን ትክክለኛ ምእመናን ከሆናችሁ ኢንኩንቱም ሙእሚኒን ትክክለኛ ምእመናን ወይ ሙእሚኖች ከሆናችሁ ይላል ስለዚህ ከዚህ እንደምንረዳው ያው አላህን ብቻ መፍራት እንዳለብን ፍራቻ ለማን ብቻ ነው የሚገባው ለአንድ አላህ ብቻ ነው የሚገባው ለሌላ መስጠት አይቻልም እሺ وقول الله تعالى تجمع الله نقر من ይላል إنما يعمر مساجد الله من آمن بالله إنما يعمر مساجد الله يا الله أن بيتكو يم سمروت إنما يعمر مساجد الله يا الله أن بيتكو يم سمروت من آمن بالله يا الله بالله يامنو واليوم الآخر بمجر شوكا ያመኑ بمجر شوكا ያመኑ وأقام الصلاة صلاة የሰገዱ ወአቃመ ሰላ ሰላትን የሰገዱ ወአተ ዘካተ ዘካን ደግሞ ያወጡ ወአተ ዘካ ዘካን ያወጡ ወለም የኽሸ ያው እንግዲህ ወለም የኽሸ አልፈሩም ኢላላህ ከአላህ ውጭ ሌላን ደግሞ የማይፈራ ወለም የኽሸ ኢላላህ ከአላህ ውጭ ደግሞ ሌላን ነገር የማይፈራ ይላል ፈዓሳ ኡላኢከ አየኩኑ ሚን አልሙህተዲን አላህ ከጀለ ኡላኢክ እነዚህን አየኩኑ እንዲሆኑ ሚን አልሙህተዲን ቀጥተኛ መንገድ ከተመሩት ስለዚህ ይሄ አሁንም እንደምንረዳው ከዚህ ወለም የክሸ ኢላላህ ከሚለው አንቀጽም የምንፈልጋት እሷን ነው ወለም የክሸ ኢላላህ የምትለው እዚህ ጋር እንደምታያችሁ መሐለ ሻሂድ ለዚህ ርዕስ የተፈለገችባት ወለም የክሸ ኢላላህ ከአላህ ውጭ ሌላን የማይፈራ ስለዚህ ፍራቻ የሚገባው ለማን ብቻ ነው ለአንድ አላህ ብቻ ነው የሚገባው وقول الله تعالى أهنم تجماري الله نقر نو وقول الله تعالى أهنم تجماري الله نقر نو ومن الناس كسوچ ومن الناس كسوچ من يقول يميل من يقول يميل آمنا أمننا آمنا أمننا يميل አለ ከሰዎች ቢላሂ በአላህ ቢላሂ በአላህ አምነናል የሚል አለ ከሰዎች ፈኢዛ ኡዝየ አዛ ሲደረግ ችግር ሲደርስበት ግን ሰውየው ፈኢዛ ኡዝየ ችግር ሲደርስበት አዛ ሲደረግ ያን አመንኩ ያለው ማለት ነው ፊላሂ በአላህ መንገድ በአላህ መንገድ እየሄደ ያለ አዛ ሲደረግ ችግር ሲደርስበት جعل فتنة الناس جعل አደረገ فتنة الناس የሰዎችን ፊትና አደረገ كعذاب الله ልክ እንደ አላህ ቅጣት አደረገው ልክ እንደ አላህ ቅጣት አደረገው ይላል እሺ ከዚህ እንዳልኳቸው የዚህ box የሳጥን ምልክት አለ አይደለ ቅንፍ የሚከፍት ከሆነ እንደዚህ ቁርአኑ አንቀጽ ላይ ለመጨረስ ብሎ ነው እንጂ ያመጣው ኪታቡ ተውሂድ መትኑ ላይ የለም ማለት ነው ስለዚህ እዚሁ እንትን አንለውም አንቀራውም ከፈለጋችሁ ያው ማንበብ ትችላላችሁ እሺ አሁን ደግሞ ቀጣይ ያመጣ አሁን ከዚህ ቁርአን አንቀጾች ሶስት ቁርአን አንቀጾች ያመጣው ለምንድን ነው አላህን ብቻ መፍራት እንዳለብን ከአላህ ውጭ ያለ ሌላ ነገር ደግሞ መፈራት እንደሌለበት ነው ይህ ለአላህ ብቻ የሚገባው ፍራቻ አለ ለአላህ ብቻ የሚገባው ፍራቻ ምንድን ነው ለምሳሌ ቤት ቁጭ ብሎ ብቻውን ሆኖ ማንኛውም ነገር ማድረግ የሚችለው አንድ አላህ ብቻ ነው ለሰው አይቻለው ፍራቻ የተባለው ለምሳሌ አንዳንድ ሰው ቤት ቁጭ ብሎ ለምሳሌ የሞተ ሰው ወልይ ሊባል ይችላል መልካም ሰው ሸህ ሊሆኑ ይችላሉ ጥሩ ሰው የሞቱን ሰውዬ በመጥፎ ካነሳቸው በመጥፎ ካነሳቸው የሆነ ነገር ትሆናለህ ብለው ያስባሉ ይህ የማይፈቀድ ፍራቻ ነው ማለት ነው ይህ ለአላህ ብቻ የሚገባ ፍራቻ ነው ምክንያቱም እነሱ ሞተዋል ምንም ማድረግ አይችሉም እንደዚሁም ሌላ ሀገር ላይ ያለ እሱ እዚህ ቁጭ ብሎ ያኛው ሰውዬ ደግሞ ሌላ ሀገር ሆኖ ግን በመንፈስ ይጎዳኛል ብሎ ማሰብ ይሄ አይነት አለ አይደለም መንፈሳዊ የሆነ እንትን ግንኙነት አይቻልም ማለት ነው እንደዚህ መንፈሳዊ የሆነ ጉዳት ያደርስብኛል እነሱ እኮ ውቃብ ያላቸው ምናምን እንደዚህ አይነት ንግግር የተለመዱ አሉ እንደዚህ አይነት ነገሮች አይቻሉም ግን ለምሳሌ ጉልበተኛ ሰው ዱላ ይዞ መጥቶ ይመታኛል ብሎ መፍራት ይሄ ተፈጥሮ የሆነ ፍራቻ ነው ይሄ ይቻላል አንበሳ አግኝቶ ለምሳሌ አንበሳው ይበላኛል ብሎ መፍራት የተፈቀደ ፍራቻ ነው ማለት የተፈጥሮ ፍራቻ ነው ይቻላል ማለት ነው ይሄኛው <clears throat> عن أبي مسعود رضي الله عنه أبي مسعود بز أبو مسعود بزقبو آه، عفوا أبي أبو سعيد نو عن أبي سعيد آه، أبو سعيد بزقبو حديث رضي الله عنه آه، الله ملكم سرون يدد لتنا مرفوعا إن على إن من ضعف اليقين على إن من ضعف اليقين كرقت أن يرقت أن ينت مدكم كو إن من ضعف اليقين كرقت أن ينت مدكم على የቂን ማለት እርግጠኛ መሆን ማለት ነው ኢነ ሚን ضعፍ اليقين ከእርግጠኝነት ضعፍ ማለት ያው ደካማ መሆን ማለት ነው የቂኑ የአንድ ሰው የቂንነቱ መድከሙ እኮ አንቱርዲየ ናሰ ሰዎችን ልታስወድድ ነው ሰዎችን እንዲወዱ ማድረግ ነው ቢሰኸጥ ላሂ በአላህ ጥላቻ ሰዎች አንቱርድ የናሰ ሰዎቹን እንዲወዱ ማድረግ ነው የአሁኑን ድገመው የሚለው የትኛውን ነው አላየሁትም ነበረ ድገማው የሚል ጽሁፍ ተጽፎ ነው የትኛውን ነው ቁርአን አንቀጹ ነው እሺ ወቀውሉ ላህ ተዓላ የአላህ ንግግር ነው ወሚን ናሲ ከሰዎች ውስጥ አለ ወሚን ናሲ ከሰዎች ውስጥ አለ መየቁሉ የሚላለ መየቁሉ አመና አመን ይላሉ ቢላህ በአላህ አመን ይላሉ ፈኢዛ ኡዝየ አዛ ሲደረግ ችግር ሲደርስበት ግን ፈኢዛ ኡዝየ ችግር ሲደርስ ፊላሂ በአላህ መንገድ ላይ ችግር ሲደርስበት ጀዓለ ፊትነተ ናሲ የሰዎችን ፊትና አደረገ ከዓዛቢላህ እንደ አላህ ልክ እንደ አላህ ቅጣት አደረገው ይላል እሺ የበለጠ እዚች ጋር ማብራሪያ ፈልጋችሁ ከሆነ أيوة أي فإذا أوذي في الله يميله في لسبب أي سبب الإيمان على الله في النظر ربنا. ያው አዲስ ነገር የለውም የበለጠ እንትን ካለው ብዬ ነበረ እንትኑን ያየሁት ስለዚህ ወሚን ናሲ ከሰዎች ውስጥ አለ ምን የቁሉ የሚል አለ አመና አመን የሚል አለ ቢላህ በአላህ አመን ይልና በአላህ አምነናል እያለ ፈኢዛ ኡዝየ ፊላህ በአላህ መንገድ ግን ችግር ሲደርስበት ጀዓለ ፊትነት ናሲ የሰዎችን ፊትና ያደርጋል ከአዛቢላህ ልክ እንደ አላህ ቅጣት ያደርገዋል ይላል እሺ አሁን የቀራ ነው ደግሞ አን አቢ ሰዒድን ረዲየላሁ አንሁ አቡ ሰዒድ በዘገበው ሐዲስ ኢነ ሚን ضعፍ اليقين የእርግጠኝነት መድከም እኮ አንቱርድ የናሰ ሰዎችን እንዲወዱ ታደርግ ነው ሰዎችን እንዲወዱ ልታደርግ ነው ቢሰኸጢላሂ በአላህ ጥላቻ በአላህ ጥላቻ ሰዎች እንዲወዱ ማድረግ ነው ማለት ነው ለምሳሌ ሰዎች የሚፈልጉት ሐራም እንድትሰራ ለምሳሌ በሰዎች መቀለድ ሊሆን ይችላል በሰዎች በሌላ ሰው መቀለድ ስለዚህ ሰዎቹ እንደሚወዱ ካወቅ እንደሚስቁለት ሲታወቅ በሰው ሀሜት ሰው እያማ ቁጭ ብሎ ሰው ያስቃል ስለዚህ ይሄ ሰዎች እንዲወዱት ብሎ በአላህ ጥላቻ የሚያደርግ ማለት እንደዚህ አይነት ሰው ማለት ነው ለምሳሌ እሺ ምን ይላል እዚህ ጋር ኢነ ሚን ضعف اليقين من እሺ ያው ኢነ ሚን ضعف اليقين ማለት የየቂን እርግጠኝነት መድከም የሚለው ምንድን ለማለት ነው እዚህ ጋር የተፈለገው የአንድ ሰው እርግጠኝነቱ የቂኑ መድከሙ ምልክቶቹ ማለት ነው እንደደከመ አንድ ሰው የምታውቁት በምንድን ነው ኦ የሰዎች ፊትና ማለትማ ሰዎች የሚያደርሱበት ማለት ነው በዲኑ ላይ ያለ የሚያደርሱበት ፈተና ማለት ነው ለምሳሌ ሙስሊም ሲሆን ብሩን መዝረፍ ሊሆን ይችላል መታሰር ሊሆን ይችላል መመታት ሊሆን ይችላል የሰዎች ከሰዎች የሚመጣ ፊትና ማለት ነው እሺ ስለዚህ ኢነ ሚን ضعف اليقين የሚለው የየቂንነት መድከሙ የአንድ ሰው ምልክቱ አንቱር ቢየናሰ ሰዎችን እንዲወዱ ልታደረግ ነው ቢሰኸጢላህ በአላህ ጥላቻ አላህ የሚጠላውን ስራ እየሰራ ግን ሰዎችንም ለማስደሰት የሚሞክር ሰው ማለት ነው ስለዚህ ይሄ አንድ ምልክት ነው የቂኑ የመድከሙ ምንድን ነው ምልክቱ ነው ሁለተኛ ደግሞ ወአን ተሕመደሁም አላ ሪዝቅላህ በአላህ ሪዚቅ ደግሞ እነሱ ልታመሰግን ነው ወአን ተሕመደሁም ሰዎቹን ደግሞ ልታመሰግናቸው ነው አላ ሪዝቅላህ አላህ በሰጠ ሲሳይ አላህ ሰጥቶ እያለ ሲሳይ እነሱ ልታመሰግናቸው ነው ለምሳሌ ይሄ የተባለ ምንድን ነው ሰው ሲሳይ ብር ሊሰጥ ይችላል አዎ ሰው ማመስገን አለ ሰው ማመስገን ይቻላል ነገር ግን አንዳንድ ሰው እንደሚያደርገው ወሰን አልፎ አላህን አላህ ሰበብ ሰዎቹ ሰበብ እንደሆኑና አላህ ዋና ሰጪ እንደሆኑ መሆኑን ይረሳሉ አንዳንድ ሰዎች ማለት ነው ሰዎቹ ሰበብ ናቸው ዋና ሰጪ ግን ማን ነው አላህ ነው ይህንን ረሰው ረስተው ሰውየውን በጣም ወሰን አልፎ የሚያመሰግኑ አሉ ማለት ነው ስለዚህ ይሄ እነሱን የሚመለከት ነው ማለት ነው ይሄ እነሱን የሚመለከት ነው ወአን ተሕመደሁም አላ ርዝቅላህ እነሱን ልታመሰግን ማለት ይሄ አንድ ምልክት ነው የቂን መድከም ሶስተኛው ደግሞ ወአንተ ዙመሁም አላ ማ ለም ዩእቲከ አላህ አያችሁ ወአንተ ዙሙም ደግሞ ልትወቅሳቸው ነው ሰዎቹን ሰዎቹን ልትወቅሳቸው ነው አላ ማ ለም የእቲከ አላህ አላህ ባልሰጠህ ነገር ላይ ሰዎቹን ልትወቅሳቸው ነው አያችሁ አላህ ባልሰጠ ነገር ላይ ሰዎችን ልትወቅሳቸው ነው አሁን ምን ጠቅስ ያለ ነው ምንድነው የየቂን መድከም የቂን ማለት ያው በአላህ ያለው የቂን በአላህ መተማመን እርግጠኝነት ማለት ነው ያ በአላህ ያለው መተማመን በአላህ ያለው እርግጠኝነት መድከሙ የአንድ ሰው ምልክቶቹ ምንድን ናቸው አንደኛ አንቱር እየደገምኩት ነው ያው ግራ የተጋባ ሰውም ካለ እንትን አንቱር የናሰ ቢሰኸጢላህ አላህን ሰዎችን ልታስደስት ነው አፎን ሰዎችን ደስ እንዲላቸው ልታደርግ ነው በአላህ አላህን አላህ በሚጠላው ስራ ሁለተኛ አላህ በሚሰጥህ ነገር ላይ ሰዎችን ልታመሰግን ነው የጠቀስ ነው ደግሞ አላህ በከለከለ ነገር ላይ ሰዎችን ልትወቅስ ነው ወአንተ ዙማሁም ልትወቅሳቸው ነው አላማ ለም ይእቲከላህ አላህ ባልሰጠህ ነገር ላይ ለምሳሌ የሆነ ነገር ልታገኝ ሞክራችሁ ሰውየው ካልሰጣችሁ ሰውየውን ይሄ እኮ ነው እንደዚህ አድርጎኝ እንደዚህ አድርጎኝ ያሉ መውቀስ ማለት ነው አላህ ነው በቃ በቀድሮ የከለከለው ማለት ነው ስለዚህ ሰዎችን ይሄ ማለት ነው ከዛ ኢነ ሪዝቅ ላሂ ይላል መጨረሻ ላይ ይላሉ ነቢ መሐመድ ስለ ላ ሰለም ኢነ ሪዝቅ ላሂ የአላህ ሲሳይ እኮ ላ የጁሩሁ አያችሁ ኢነ ሪዝቅ አላህ የአላህ ሲሳይ እኮ ላ የጁሩሁ አይጎተውም ሕርስ ሐሪሲን የጉጉት የጉጉተኛ ጉጉት ጉጉተኛ ሰው ልጅ የሰው ልጅ ጉጉት ያለው የሚጓጓ በጣም የእሱ ጉጉት አይጎትተውም የአላህ ሲሳይን አንድ ሰው ስለ ጓጓ ብቻ እርዚቅን አያገኝም ስለ ተንሰፈሰፈ እርዚቅን አያገኝም ማለት ነው ያው የመንሰፍሰፍ ለማለት ነው እዚህ ኢነ ሪዝቅ አላሂ የአላህ ሲሳይ እኮ ላየጁሩሁ አይጉብተውም ሄርሱ ሐሪስን የጉጉተኛ ጉጉት ወይ ደግሞ መንሰፍሰፍ ያው አያመጣም የአላህን ሲሳይ ማለት ነው ባጭሩ ወላ የሩድሁ አይመልሰውም ደግሞ የአላህን ሲሳይ አይመልሰውም ከራሂየተ ካሪሂን የጠሊ ደግሞ ቢጠላ የጠሊ ጥላቻ አይመልሰውም ስለዚህ አንድ ሰው የአላህ ሲሳይን ቢጠላም አላህ ከረዘቀው አላህ ከወሰኑ ይመጣል አንድ ሰው ደግሞ ቢንሰፈሰብም ቢንገበገብም አላህ ካልጻፈው ሲሳው አይመጣለትም ይህንን መያዝ አለበት አንድ ሰው ማለት ነው ስለዚህ እርግጠኛ የቂንነት በአላህ የቂንነት በዚህ ይመጣል ማለት ነው የአላህ የቂንነት በአላህ ያለን የቂን በዚህ ይመጣል ምክንያቱም አላህን የሚሰጠው አላህን የሚከለክለው ይህንን እርግጠኛ ከሆነ አንድ ሰው ከሰዎች በጣም አይንሰፈሰብም አይፈልግም ሰዎች ደግሞ ምናልባት ቢከለክሉት ወይ ስልጣን ባይሰጡት ወይ ብር ባይሰጡት ደንበሩ አልፎ አይወቅሳቸውም ስለዚህ በቃ መካከለኛ ሰው በአላህ የሚተማመን ሰው ይሆናል ማለት ነው ይህንን ማመን አላህ ነው የሚያመጣው ሲሳይን እርዚቅን የሚሰጠንን የሚከለክለንም አንድ አላህ ብቻ ነው ይሄንን የሚያመጣው ለምንድን ነው የበለጠ ስለሚያረጋግጡ ባቡ ስለ ምንድን ነው ሸይጣን ያስፈራራችኋል ይል የለ ስንጀምር ባቡ ስለምንድን ነው የተነጋገር ነው ኢነማ ዛሊኩም ሸይጣኑ ከርዕሱ ጋር እያገናኛችሁ በተቻላችሁ መጠን አንዳንድ ጊዜ ርዕሱ ጋር ትንሽ ራቅ ያለ ሊመስል ይችላል ግን ይገናኛሉ ብዙ ጊዜ ኢነማ ዛሊኩም ሸይጣኑ ወደ ርዕሱ እየመለስኳችሁ ነው እሺ አሁን ያነበብኩትን ከርዕሱ ጋር እንዲገናኝ ግራ እንዳይገባችሁ ማለት ነው ኢነማ ዛሊኩም ሸይጣን ዩኸዊፉ አውልያአሁ ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒ ይላል ርዕሱ ላይ አይደለ ይሄ እኮ ሸይጣን ነው የእሱን ወዳጆች የእሱን አጋዦች ያስፈራራችኋል እነሱን እንዳትፈሩ እኔን ፍሩ ይላል አላህ ሙእሚኖች ከሆናችሁ መእመናን ከሆናችሁ ይላል አላህ ስለዚህ ይህንን የሚያመጣው ጸሐፊው ለምንድን ነው ሼይኹ እርዚቅ የሚሰጠውም ሲሳይ የሚሰጠውም ደግሞ ይህኛው ሀዲስ የሚገናኘው በምን እንደሆነ እያስረዳሁ ነው ርዚቅ የሚሰጠው ሲሳይ የሚሰጠው የሚከለክለው አንድ አላህ ብቻ ከሆነ እኛ ስላመንን እኛ ስላመንን ሌሎች መጥተው የአላህ የጻፈልን እርዚቅ አይከለክሉንም ስለዚህ እርዚቅን ፈርተን ሸይጣን ስለሚያስፈራራን ነው ሸይጣን ብዙ አይነት ማስፈራራ ስለሚጠቀም ነው ስለዚህ እርዚቅን ፈርተን ከኢማናችን መሸሽ የለብንም ከኢማናችንን መንሸራተት የለብንም ማለት ነው ገባችሁ አይደለም ጥያቄ ካላችሁ ከጎኝ የጻፋችሁልኝ ከደጋገምኩባችሁ ደግሞ እየነገራችሁኝ ምክንያቱም እኔ አንዳንድ ጊዜ ያልገባችሁ ስለሚመስልኝ ይደጋግመዋለሁ እሺ وعن عائشة رضي الله عنها عائشة بزقباتشو حديث دمو أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم بلوال عائشة تقوات الله عائشة አይሸቱ ረዲየላሁ አንሃ ቢንት አቢ በክር ስዲቅ ናት የሴቶች ሁሉ ሀዲስ በመዘገብ ከሴቶች ሁሉ ፈቂህ እሷ ናት ይላሉ አይሞ ሲናገሩ የሴቶች ሁሉ ፈቂህ ማናት ጥርጥር የሌለው አይሻ ናት ፈቂህ ማለት ያው አዋቂ ማለት ነው የዲን እውቀት ሰርጾ ሰርጾ የገባባት ማለት ነው የምታቅ በደንብ አድርጋ እሺ وعن عائشة رضي الله عنها أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم سيناقر منالو እሷ በዘገበችው من من التمس አሉ من التمس رضا الله بسخط الناس አለ من التمس የፈለገ من التمس የፈለገ ሪዳ ላህ የአላህን ውዴታ የፈለገ ሪዳ ላህ የአላህን ውዴታ የፈለገ ቢሰኸጥ ናሲ በሰዎች ጥላቻ ቢሰኸጥ ናሲ በሰዎች ጥላቻ ምን ያደርጋል ረዲየላሁ አንሁ አላህ ይወደዋል ስለዚህ በሰዎች ጥላቻ የአላህን ውዴታ የፈለገ አላህ ይወደዋል ምን ማለት ነው ሰዎች ቢጠሉትም ሰዎች ቢጠሉትም ያንን ስራ አላህ ካዘዘው ግን አላህ እንዲወደው ብሎ ያንን ስራ ከሰራው ረዲላሁ አንሁ አላህ ይወደዋል ስራውንም ይወድለታል ወአርዳ አንሁ الناس ይህም ብቻ አይደለም ወአርዳ አንሁ الناس ሰዎችም እንዲወዱት ያደርጋል ወአርዳ አንሁ الناس ሰዎችም እንዲወድ ሰዎችም ሌሎች ሰዎችም እንዲወዱት ያደርጋል አላህ እሺ በተቃራኒው ደግሞ ወመን ልተመሰ የፈለገ ወመን ልተመሰ የፈለገ ሪضናሲ የሰዎችን ውዴታ የፈለገ <clears throat> ሪضናሲ የሰዎችን ውዴታ የፈለገ ቢሰኸጢላሂ በአላህ ጥላቻ ቢሰኸጢላሂ በአላህ ጥላቻ የሰዎችን ውዴታ የፈለገ ሰኺጠ ላሁ አለይህ አላህ ይጠለዋል ሰኺጠ ላሁ አለይህ አላህ ይጠለዋል ወአስኸጠ አለይህ ሰዎችን እንዲጠሉት ያደርጋል ይላል ስለዚህ አላህ አላህ እንዲወደው ብቻ ብሎ ሰዎች ቢጠሉትም ግድ የሌለው አላህ እንዲወደው ብሎ ስራ የሚሰራ አላህ ይወደዋል ሰዎችም እንዲወዱት ያደርጋል አላህ አላህ ቢጠላውም ሰዎችን ብቻ ለማስደሰት የሚሰራ ካለ አላህ ይጠለዋል ሰዎችም እንዲጠሉት ያደርጋል ይላል ስለዚህ ይህ አሁንም የመጣው ሀዲስ ከርዕሳችን ጋር ይገናኛል አይደለም ለምን አሁን እናወራለን ነው ርዕሱ የነበረው ኢነማ ዛሊኩም ሸይጣን ይኸውፍ አውሊያሁ ነው የሚለው ስለዚህ አሁንም አትፍራ አላህን የሚያስደስት ብቻ ስራ ሰዎችን የሚያስደስት ነገር አትስራ ያው ደስ ሊላቸው ይችላል ሰዎችን ለማስደሰት ብለህ አትስራ ነው ዋናው ነገር አላህ ለማስደሰት አላህን ለማስደሰት ብለህ ስራ ሰዎች ቢከፋቸውም ቢደሰቱም ሰዎችን ደግሞ ለማስደሰት ብለህ አትስራ ይሄ ነው ዋናው እስከዚህ ስለዚህ ለምን ምክንያቱም አንዳንድ ሰዎች ሰዎች ደስ ላይላቸው ይችላል ቅር ሊላቸው ይችላል በዚህ ደግሞ ሸይጣን ልባቸው ላይ ገብቶ ያስፈራራቸዋል ኦ እገሌ እኮ እንደዚህ ሊሆንብህ ይችላል እገሌ እኮ ብር የሚሰጥ እሱ ነው እገሌ እኮ ስራ ያስገባህ እንትና ነው እገሌን ካላስወደድክማ ከስራ ትባረራለህ እገሌ ከቤት ትባረራለህ እያለ ሸይጣን ያስፈራራሃል ማለት ነው ስለዚህ ከዚህ ሁሉ መፍራት የለብህም ስለዚህ ሀዲሶችንና ቁርአኖችን ሼኹ የጠቀሰው ምንድነው የላይ የተቀመጠውን የቁርአን አንቀጽ የሚያብራራልን ነው በበለጠ መልኩ ለምን እላይ እላይ ርዕሱ ላይ ምንድነው የሚለው ቁርአን አንቀጹ አትፍሩ የሸይጣን አንጃዎችን የሸይጣን አጋዦችን የሸይጣን ወዳጆችን አትፍሯቸው ነው የሚለው አላህ ሸይጣን በሱ ያስፈራራችኋል ይላል ስለዚህ ከታች ደግሞ ቁርአን አንቀጾችና ሀዲስ ያመጣው አላህ የሚሰጣችሁ አላህ ነው እሱን ብቻ ፍሩ ስለዚህ ሸይጣን ለምሳሌ ቢያስፈራራችሁ ይሄን ብትሰሩማ እርዚቃችሁ ይዘጋል ይሄን ብትሰሩማ እንትና የሚሰጥ ብር ይቆማል ቢል አላህ ምን ትላላችሁ ለራሳችሁ አላህንም ይሰጠኝ አላህ ከከለከለው ከለከለው አላህ ካመጣው ያመጣዋል አሁን ደግሞ ከቀራ ነው አላህ እንዲወድ አንትና እንትን ብትሰሩ እኮ እንትና ይጠላችኋል ቢላችሁ አላህ ምን ትላላችሁ ለራሳችሁ አላህ የሚወደውን ነው የምሰራው አላህ የሚወደውን ከሰራው አላህ ይወደኛል ከሱ የበለጠ ሌላ ውዴት አልፈልግም እንዲያውም አልፎ ሰዎች እንዲወዱ እንዲወዱኝም ያደርጋል አላህ ማለት ነው እሺ ወደ ቀጣዩ ባብ ስንሄድ እሺ ባቡ ማጃአ እሺ ባብ አልዘለልኩም አይደለ አዎ ባቡ ማጃአ ፊ ቀውል ላህ ተዓላ አሁንም ስለ አሁን ባቦቹን እየተረዳችሁ እሺ ከእያንዳንዱ ባብ ምንድን ነው የምትረዱት አሁን ካለፈው ባብ የሚፈራው አላህ ብቻ ነው በቃ ፍራቻ ለማን ብቻ ነው ለአላህ ብቻ ነው የሚለውን ተምረናል ከእያንዳንዱ ባብ ትምህርት መውሰድ አለባችሁ እሺ አሁን ደግሞ ሰላሳ ሁለተኛው ባብ ምን ይላል باب ما جاء في قول الله تعالى። ባብ ያው ምዕራፍ በር ማለት ነው የእውቀት በር በሉት ما جاء የመጣ ما جاء የመጣ في قول الله تعالى ስለ አላህ ንግግር ነው አሁን ይሄ ባብ የሚያወራው ይህ የእውቀት በር የሚያወራው ስለምንድን ነው وعلى الله فتوكلوا إن كنتم مؤمنين ስለሚለው ነው ይህ ቁርአን ደግሞ ምንድነው ትርጉሙ وعلى الله በአላህ ላይ وعلى الله በአላህ ላይ فتوكلوا ተመኩ فتوكلوا ተመኩ إن كنتم مؤمنين ምእመናን ሙእሚኖች ከሆናችሁ ይላል ስለዚህ ወአላላህ በአላህ ላይ فتوكلوا ተመኩ إن كنتم مؤمنين ሙእሚኖች ከሆናችሁ በአላህ ላይ ተመኩ ስለዚህ ትክክለኛ ሙእሚን የሆነ በማን ነው የሚመካው በአላህ ብቻ ነው የሚመካው እሺ አንድ ነገር አለ አላህ የሆነን ስራ ስሩ ብሎ ካዘዘን ያ ስራ ምንድን ነው ማለት ነው ለምሳሌ እዚህ ጋር በአላህ ላይ ተመኩ ብሎ ትእዛዝ አዞናል ዋጅብ ሊሆን ይችላል እሱማ ሱናም ሊሆን ይችላል ታዘን ለምሳሌ ትእዛዙ ለሱና ሊሆን ይችላል በማስረጃ ለምሳሌ አለ ሁኔታ ግን በአጠቃላይ ማለት ነው ሱናም ይሁን ዋጅብም ይሁን የታዘዝነው ሐራም ሊሆን ይችላል ለምሳሌ እንደዚህ አትስሩ ይለናል ይሄም አሁን ትእዛዝ ነው አትስራ በአጠቃላይ ግን አንድ ነገር ከታዘዝን ምን ውስጥ ይካተታል ሁሉም ነገር ዒባዳ ነው ማለት ነው ገባችሁ አሁን ያልኩት አላህ እንዲህ አትስሩ እንዲህ ስሩ የሚባለው ነገር ሁሉ ምንድን ነው ዒባዳ ነው አምልኮ ነው ማለት ነው እሺ ስለዚህ አምልኮ ከሆነ ደግሞ አምልኮ ከሆነ ለሌላ ነገር መስጠት ምን ይባላል አምልኮ ይህንን አላህ ያዘዘንን ነገር ለሌላ ለፍጡር ከሰጠነው ምን ይሆናል ሽርክ ይሆናል ትክክል ስለዚህ ሽርክ ይሆናል አሁን ካሁን በኋላ ምን የሚል መሰረት ይዛለ አንድ ነገር አላህ ይህንን አድርጉ ብሎ ካዘዘ ለሱ ማለት ነው እኔን ፍሩኝ በእኔ ተመኩ ካለ ከሱ ውጭ መፍራት ከሱ ውጭ በሌላ ነገር መመካት ይሄ በተቃራኒው ሌላ ነገር መመካት ወይ ሌላ ነገር መፍራት ሌላ ነገር መውደድ ምን ይሆናል ማለት ነው ሽርክ ይሆናል ማለት ነው ስለዚህ በዛውም አብራችሁ ምን እየተማርን ነው የመጣ ነው የሽርክ አይነቶች እየተማርን ነው ማለት ነው አሁን ከዚህ በፊት ስለ መውደድ ተምረናል አላህ ብቻ ነው አንደኛ የሚወደደው አላህ ነው ብለናል ስለዚህ የአላህን ውዴታ ሌላ ነገር መስጠት ሽርክ ነው አላህን ብቻ ፍሩ ይላል የአላህን ፍራቻ ለሌላ ነገር መስጠት ሽርክ ነው በአላህ ተመኩ የአላህን መመካት በሌላ ነገር በሌላ ነገር መመካት በአላህ መመካት ሲገባን በሌላ ነገር መመካት ሽርክ ይሆናል ማለት ነው እሺ ግን አብሮ የሚሄዱ ነገሮች ሁልጊዜ አትርሱ ለምሳሌ መውደድ ስንል የተፈጥሮ ውዴታ የሚቻል አለ ለምሳሌ ቤተሰቡን የሚወድ እናቱን አባቱን ልጆቹን ሚስቱን ወንድሙን እህቱን ይሄ ውዴታ የተፈቀደ የተፈጥሮ ውዴታ አለ ይሄ የሚቻል ነው ፍራቻ ለምሳሌ ጉልበተኛ ሰው ጥይት የያዘ አንበሳ ይሄ የተፈጥሮ አይነት ፍራቻዎች ይቻላሉ ያው እንዲገባችሁ ማለት ነው አሁን ደግሞ ያው ስለ መመካት ነው ቁርአን አንቀጹን ርዕሱን አውርተናል ወደ ቀጣዩ ቁርአን አንቀጽ እንሄዳለን ወቀውሉሁ የአላህ ንግግር ነው አሁን ኢነመል ሙእሚኑነ መእመናን ማለት እኮ አለ ኢነመል ሙእሚኑነ መእመናን ማለት እኮ ሙእሚኖች ማለት አለዚነ እነዚያ ኢዛ ذكر الله አላህ ሲወሳ ኢዛ ذكر الله አላህ ሲወሳ ወጅለት ቁሉብሁም ልቦቻቸው ትፈራለች ወጅለት ቁሉቡም ልቦቻቸው ትፈራለች ወኢዛ ቱልየት ሲቀራላቸው አለይህም በነሱ ላይ ሲቀራላቸው በነሱ ላይ አያቱ የእሱ የአላህ አንቀጾች ሲቀራላቸው ዛደትሁም ኢማና ኢማንን ይጨምራቸዋል ኢማንን ይጨምራቸዋል ወዓላ ረቢህም የተወከሉም በጌታቸው ደግሞ ይመካሉ ይላል ስለዚህ መሐሉ ሻሂድ ወይ ደግሞ የምንፈልጋት ከዚህ ርዕሳችን ጋር የምትገናኘዋ ወዓላ ላሂ የሚለው ነው እችን የቁርአን አንቀጽ ነው የምንፈልገው ማለት ነው ላስምርላቸው ይሄኛው ነው የምንፈልገው ወዓላ ረቢህም የተወከሉን የሚለው ዋናው የምንፈልገው ለዚህ ርዕሳችን ጋር የሚገናኘው ማለት ነው ወዓላ ረቢህም በጌታቸው ላይ በጌታቸው ላይ የተወከሉን ይመካሉ ይላል እሺ ወቀውል ላህ ተዓላ አሁንም የአላህ ንግግር ነው ያ ነቢዩ አንተ ነቢይ ሆይ ይላል ያ አዩሀ ነቢዩ አንተ ነቢዩ ሆይ ሐስቡከ ላሁ አላህ በቂህ ነው ሐስቡከ ላሁ አላህ በቂህ ነው ወመን ተበዐከ ምን አልሙእሚኒን አንተን የተከተሉ ሙእሚኖችንም ራሱ አላህ በቂያቸው ነው ይላል እዚህ ያ አዩሃ ነቢዩ አንተ ነቢዩ ሆይ ሐስቡከ አላሁ አላህ በቂህ ነው አላህ ይበቃሃል በቃ በአላህ ብቻ ተመካ እሱ ይበቃሃል ወመን ይተበዐከ ሚን ልሙእሚኒን አንተን የተከተሉ ምእመናን ሙእሚኖች ራሳቸውም አላህ በቂያቸው ነው ሌላ አያስፈልጋቸውም ይላል ወቀውሉ ላህ ተዓላ አሁንም ሌላ አላህ ንግግር ነው ወመን የተወከል የሚመካ ወመን የተወከል የሚመካ አላ ላህ በአላህ ላይ የሚመካ ፈሁወ ሐስቡህ በቂው ነው ወመን የተወከል የሚመካ አላላህ በአላህ ላይ የሚመካ ፈሁወ ሐስቡህ እሱ በቂው ነው አላህ በቂ ነው ሌላ ነገር አያስፈልገውም ይላል እዚህ አሁንም የቁርአን አንቀጾች የደረደር ነው የደጋግሞ የመጡት ምንድን ነው አላህ ብቻ በቂያችን እንደሆነ የሚያስረዱ ናቸው እነዚህ ሁሉ እስካሁን የምንጠቅሳቸው ያለ ነው ማለት ነው وعن ابن عباس አሁን ቁርአን አንቀጾችን ጠቅሰናል አሁን ወደ ሀዲሶች አካሄዱንም እያያችሁ መጀመሪያ ሲጠቅስ ምንድን ነው የሚያደርገው ቁርአን ካለ መጀመሪያ ቁርአን ይጠቅሳል ከዛ ወደ ሐዲስ ይሄዳል የሼኹ አቀማመጥ ማለት ነው ከዛ ደግሞ እያለ እየቀላቀለም ያመጣል وعن ابن عباس رضي الله عنه ابن عباس عبد الله ابن عباس ሲናገር ምን አለ የነቢያችን ስለ ላሁ ለ ሰለም ያጎታቸው ልጅ ማለት ነው አባስ አጎታቸው ነው አብዱላህ ብን አባስ ያጎታቸው ልጅ ነው በቁርአን ተፍሲር በጣም የሚታወቅ ነው አብዱላህ ብን አባስ ማለት ነው ቃለ አለ ሐስቡና ላህ ወኒዕመ ልወኪል አለ ሲያብራራ ነው አሁን ሐስቡና ላህ ወኒዕመ ልወኪል የሚለውን ሐስቡነላህ አላህ በቂያችን ነው ማለት ነው ሐስቡነላህ አላህ በቂያችን ነው ወኒዕመል ወኪል ምንኛ ያማረ መመኪያ ነው አላህ ማለት ነው ሐስቡነላህ አላህ በቂያችን ነው ወኒዕመ አልወኪል ምንኛ ያማረ መመኪያ ነው ጌታችን ቃለሃ አለ ይችንን ማለት ነው አሁን ያልናትን ቃለሃ አላት ኢብራሂሙ ኢብራሂም ነቢዩ ኢብራሂም አለህ ሰላም ብሏታል ኢብራሂም አለህ ሰላም ብሏታል ሒነ ኡልቅየ በተጣለ ጊዜ ፊናር እሳት ላይ ነቢዩ ኢብራሂም አለህ ሰላም ወደ እሳት ሲጣሉ ብሏታል ሐስቡን ወኒዕመል ወኪል ብሏል ማለት ነው ነቢዩ ኢብራሂም ወቃለሃ ደግሞ አላት ሙሐመዱን ሰለ ላሁ አለህ ወሰለም ነቢዩ ሙሐመድ ሰለ ላሁ አለህ ሰለም ብለዋታል ሒነ ቃሉ ያሉ ጊዜ ምን ያሉ ጊዜ عفوا إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل ምን አሏቸው ለነቢያችን ስለ ላሁ ሰለም ኢነናሰ ሰዎች እኮ ኢነናሰ ሰዎች እኮ ቀድ ጀመዑ ተሰብስበዋል ለኩም ለእናንተ እናንተን ሊያጠፏችሁ ተሰብስበዋል አላቸው ለነቢዩ መሐመድ ስለ ላሁ ሰለም እና ለሰሓቦቹ በቃ ተሰብስበዋል ሊያጠፏችሁ ብለው እያስፈራሯቸው ነው ማለት ነው ፈክሸውም ፍሯቸው ፈክሸውሁም ፍሯቸው ፈዛደሁም አያችሁ ነቢ መሐመድ ስለ ላ ሰለም እና ሰሓቦቹ ግን ፈዛደሁም ጨመራቸው ኢማነን ኢማናቸው ጨመረ ወቃሉ አሉ ወቃሉ አሉ ምን አሉ ሐስቡና አላህ በቂያችን ነው ወኒዕመ ልወኪል ምንኛ ያማረ መመኪያችን ነው ጌታችን እሺ ረዋሁ ቡኻሪ ወነሳኢ ሐዲሱን ኢማም ቡኻሪና ነሳኢ ዘግቦታል ማለት ነው አሁንም ያው ይህንን ምን ተረዳን አብደላህ ብን አባስ ሐስቡን አላህ ወኒዕመል ወኪል የሚለውን የቁርአን አንቀጽ አብራራልን ማለት ነው ከነ ሁኔታው ማን ብሎታል እንደዚህ ብሎታል የሚለውን ተብራራ ልክ እንደዚህ ነው ቁርአን ተፍሲር ማን የሚሆነው የሚብራራው ማለት ነው ይሄ ብቻ አንዱ መንገድ ነው ማብራሪያ እሺ ስለዚህ ከዚህ ባብ የምንረዳው ምንድነው የምንመካው በአላህ ብቻ ነው መመካት ያለብን በማን ብቻ ነው በአንድ አላህ ብቻ ነው መመካት ያለብን ማለት ነው እሺ ቀጣይ ባብ ስንሄድ ያው ሰዓት አለ እንሻላ እንቀጥላለን ሰላሳ ሶስተኛው ባብ ነው ባብ ማጃአ አሁን ማጃአ የመጣ ፊ ቀውልላህ ተዓላ ስለ አላህ ንግግር ቀውልላህ ተዓላ ስለ አላህ ንግግር አፈአሚኑ መክረላህ ፈላ የእመኑ መክረላህ ኢላ ልቀውሙ ልኻሲሩን አፈአሚኑ ተማመኑ ወይ አፈአሚኑ ተማመኑ ወይ መክረላህ የአላህን ያው መክር አላህ ምንድን ነው የሚሉት ሲያብራሩት የሚያብራሩት አሊሞች ሲያብራሩት ምንድን ነው የአላህ መክር ማለት ባሮች ባሪያዎች ማለት ነው ሰዎች ሳያስቡት አላህ በበላኡ የማጥፋት ሁኔታ ማለት ነው የአላህ መክር ማለት ይሄ ነው ሰዎች ሳያስቡት አላህ በቅጣቱ ያጠፋቸዋል ለምሳሌ ያመጹትን እምቢ ያሉትን አላህ እነሱ ዘንግተው ያለ በቅጣቱ ይይዛቸዋል ይሄ ነው መክር ማለት ስለዚህ አፈአሚኑ መክር አላህ የአላህን ይሄ ቅጣቱን እነሱ ሳስቡት መቅጣቱን ዘነጉት ወይ ተማመኑ ወይ አይመጣም ብለው ተማመኑ ወይ ይላል ፈላ የእመኑ መክር አላህ አይተማመኑም ይህ የአላህን ቅጣት አይመጣብንም ብለው አይተማመኑም ኢለ ልቀውም ልካሲሩን ከሳሪ ሰዎች ቢሆኑ እንጂ ከሳሪ ሰዎች ቢሆኑ እንጂ ስለዚህ መተማመን የለብንም አላህ ቅጣቱ አይቀጣንም ብለን ይህ ችግር አያመጣብንም ብለን መተማመን የለብንም ስለዚህ በተለይ ላስየማ ይህ ወንጀል ሁሉ በስቶብን እያለ እንደዛ መሆን የለብንም መተማመን የለብንም አይ ምንም ነገር አይደርስብንም ብለን መተማመን ይህ የኢማን መጉደል ነው ማለት ነው እንዲያውም ኢለልቆሙል ካሲሩን ነው የሚለው የአላህን መክር የአላህን ቅጣት ሳናስበው አይመጣብንም ብሎ የሚተማመን ምን ይላል ኢለል ቆሙል ካሲሩ ይህንን አያርጉም ከሳሪዎች ሰዎች ቢሆኑ እንጂ ይላል እሺ وقول الله تعالى አሁንም የአላህ ንግግር ነው ወመን የቅነጡ ሚን ረሕመቲ ረቢህ ኢላ ዳሉን ይላል ومن يقنط አይቆርጡም من رحمة ربه የጌታውን እዝነት ከጌታው እዝነት ومن يقنط የሚቆርጥ ማለት ነው ሚን ረሕመቲ ረቢህ ከጌታው እዝነት ኢለ ዳሉን ጠማማዎች ቢሆኑ እንጂ ስለዚህ ከአላህ እዝነት ከአላህ እዝነት ተስፋ የሚቆርጡት እነማን ብቻ ናቸው ጠማማዎች ብቻ ናቸው ጠማማዎች ናቸው እንጂ ከአላህ እዝነት ተስፋ የሚቆርጡ የሉም ማለት ነው አሁን ስለዚህ ሁለቱ ነው የምናወራው ማለት ነው ስለዚህ ሁለቱ ቁርአን አንቀጾች አንደኛ ከአላህ እዝነት ተስፋ መቁረጥ የለብንም አንደኛ ምንድነው ከአላህ እዝነት ተስፋ መቁረጥ የለብንም ከአላህ እዝነት ተስፋ የሚቆርጡ ጠማማዎች ብቻ ናቸው ሌላ ሁለተኛ ደግሞ መያዝ ያለብን የአላህን ቅጣት መተማመን የለብንም የአላህ ቅጣት ሳናስበው ሊመጣብን ይችላል ከአላህ ቅጣት የአላህ ቅጣት አይመጣብንም ብለው የሚተማመኑ ከሳሪዎች ናቸው እዚህ ይህንን ሁለቱን መገንዘብ አለብን ይህ ባብ ስለነሱ ስለ ሁለቱ ነው ማለት ነው አን ብን አባስን አሁንም አብዱላህ ብን አባስ ረዲ ላሁ አንሁ አላህ መልካም ስራውን ይደለትና أن رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم سئل تطيقوا عن الكبائر سلا كبائر تطيقوا نبي محمد صلى الله عليه وسلم كبائر ማለት ያው ስለ ትልልቅ ወንጀሎች ነቢያችን صلى الله عليه وسلم ሲጠየቁ فقال ከዛ ነቢዩ محمد صلى الله عليه وسلم አሉ ስለዚህ ምን አሉ እሳቸው አሽርኩ ቢላህ በአላህ ማጋራት አሽርኩ ቢላህ በአላህ ማጋራት አሽርኩ ቢላህ በአላህ ማጋራት ወልየእሱ ሚን ረውሒላህ ወልየእሱ ሚን ረውሒላህ ከአላህ እዝነት ተስፋ መቁረጥ ወልየእሱ ሚን ረሕመትላህ ሚን ረውሒላህ ከአላህ እዝነት ተስፋ መቁረጥ የእስ ተስፋ መቁረጥ ነው ረውሒላህ የአላህ እዝነት ወልአምኑ መተማመን ሚን መክሪላህ የአላህ ቅጣት ደግሞ ሳናስበው ይመጣል ከማለት መዘንጋት ማለት ነው መተማመን ስለዚህ ስለ ከባይ ሲጠይቁ ነቢ መሐመድ ሰለላሁ ላሁ ወሰለም እነዚህ ሶስት ነገሮችን ጠቀሱ አንደኛ አሽርኩ ቢላህ በአላህ ማጋራት አንደኛው ምንድነው አሽርኩ ቢላህ በአላህ ማጋራት ሁለተኛው ወልየእሱ ሚን ረውሒላህ ከአላህ እዝነት ተስፋ መቁረጥ ወልየእሱ ሚን ረውሒላህ ከአላህ እዝነት ተስፋ መቁረጥ ሶስተኛው አልአምኑ ሚን መክሪላህ ከአላህ ቅጣት የአላህ ቅጣት አዘንግቶ ሳናስበው አይመጣብም ብሎ መተማመን ስለዚህ እነዚህ ሶስቱ ትልልቅ ወንጀሎች ናቸው በጣም ትልልቅ ወንጀሎች ናቸው ማለት ነው وعن ابن مسعود رضي الله عنه عبد الله ابن مسعود بزقوا حديث دمو قال قال أكبر الكبائر أكبر ታላቅ አልከባኢሪ ከትልቆች ከትልቆች ሁሉ ታላቅ ወንጀሎች እነማን ናቸው ከትልቆች ሁሉ ታላቅ የሆኑ ወንጀሎች እነማን ናቸው አልኢሽራኩ ቢላህ በአላህ ማጋራት አልኢሽራኩ ቢላህ በአላህ ማጋራት ወልአምኑ ሚን መክሪላህ የአላህ ቅጣት አይወርድብንም ብሎ መተማመን ወልአምኑ ሚን መክሪላህ የአላህ ቅጣት ሳናስበው አይመጣም ብሎ መተማመን ወልአምኑ ሚን መክሪላህ ከአላህ ቅጣት መተማመን ማለት ነው ባጭሩ አይመጣም ብሎ ማለት ነው ወልቁኑጡ ሚን ረሕመቲላህ ከአላህ እዝነት ተስፋ መቁረጥ ቁኑጥ ማለት ያው ተስፋ መቁረጥ ነው ሚን ረሕመትላህ ከአላህ እዝነት ከአላህ እዝነት ተስፋ መቁረጥ የእሱ ሚን ረውሒላህ ይሄኛውም ያው ከአላህ እዝነት ተስፋ መቁረጥ ነው ሁለቱም ያው አንድ ነው ስለዚህ አሁንም ደጋግሞ ያመጡት ነገር ሶስት ነገሮች አብሮ የተጠቀሱት ምንድን ነው ከትልቆች ሁሉ ትልቅ ወንጀል ማለት ምንድን ነው አሉ በአላህ ማጋራት ከአላህ እዝነት ተስፋ መቁረጥ ከአላህ እዝነት ተስፋ መቁረጥ ትልቅ ወንጀል ነው ከዛ ደግሞ የአላህ ቅጣት አይመጣብኝም ብሎ መተማመን የአላህ ቅጣት አይመጣብኝም ብሎ መተማመን እነዚህ ሶስቱ ትልልቅ ወንጀል ናቸው ተውሂድን አደጋ ላይ የሚጥሉ ማለት ነው ስለዚህ ከነዚህ ሁሉ መጠበቅ አለብን ማለት ነው ሰዓት አለ ልቀጥል ከደከማችሁ እናቋርጥ አላህ የዛሬ አጫጭር ባቦች ናቸው ሰላሳ አራተኛው ባብ ነው ባቡ ሚነል ኢማኒ باب من الإيمان بالله الصبر على أقدار الله። እዩ እንግዲህ ምን ይላል ይሄ ሰላሳ አራተኛው ባብ ባብ የእውቀት በር ምዕራፍ من الإيمان ከኢማን ውስጥ ነው من الإيمان من الإيمان ከኢማን ውስጥ ይመደባል بالله በአላህ ከማመን ውስጥ ማለት ነው በአላህ ከማመን ውስጥ ይመደባል الصبر ትዕግስት ማድረግ على አቅዳሪላህ በአላህ የአላህ ውሳኔዎች ላይ ትዕግስት ማድረግ ስለዚህ ምንድ ማለት ነው አልበቃል ካልኳቸው ሀሳብ ምንድን ነው የአላህ ውሳኔዎችን የአላህ ቀደር ሲመጣብን ትዕግስት ማድረግ ትዕግስት ማድረግ ከአላህ ማመን ውስጥ ይካተታል ስለዚህ በአላህ በትክክል ያመነ ሰው በአላህ በትክክል ያመነ ሰው የአላህ ቀደር ውሳኔ ሲደርስበት ምን ያደርጋል ማለት ነው ትዕግስት ያደርጋል ማለት ነው እሺ ይህ ባብ ደግሞ ያው ርዕሱን ያስቀመጠልን አልሐምዱሊላህ ወቀውሉ ላህ ተዓላ የአላህ ንግግር ነው ወማ ማ አሳበ ሚን ሙሲበትን ችግር እኮ አይደርስብንም ማ አሳበ ችግር አይደርስም ኢላ ብኢዝንላህ በአላህ ፍቃድ ቢሆን እንጂ በአላህ ፍቃድ ቢሆን እንጂ ችግር የሚባል ነገር አይደርስብንም ይላል ወመን ዩእሚን ቢላሂ በአላህ የሚያምን ወመን ዩእሚን ቢላሂ በአላህ የሚያምን يهد قلبه ቀጥተ ልቡን ይመራዋል ወመን ዩእሚን ቢላህ በአላህ የሚያምን يهد قلبه ልቡን ይመራለታል والله አላህ እኮ والله አላህ እኮ بكل شيء عليم በሁሉም ነገር ላይ አዋቂ ነው ወላሁ አላህ እኮ ቢኩል ሸይኢን አሊም በሁሉም ነገር ላይ አዋቂ ነው ቃለ አልዓልቀማ علقمة من على እታች አለ ስለ አልቀማ ምን ይላል هو ابن قيس بن عبد الله النخعي الكوفي ولد في حياة النبي صلى الله عليه وسلم وسمع من الخلفاء الأربعة وسعيد وابن مسعود وعائشة وغيرهم وهو من كبار التابعين ከትልልቅ ታቢዒዎች ውስጥ ነው ማለት ነው ከትልልቅ የታቢዒ ዑለማዎች ውስጥ ነው ከነቢይ መሐመድ ነቢይ መሐመድ ስለ ላሁ ሰለም በህይወት እያሉ ነው የተወለደው ግን ሰሐቢያ አይደለም እሳቸው በህይወት እያሉ ነው የተወለደው ከአይሻ ዘግበዋል ከአብዱላህ ብን መስዑድ ከኹለፋ ራሽዲን ዘግበዋል ማለት ነው አልቀማ እዚህ ትልቅ ተብዒ አሊም ነው ሁወ ምን አለ ሲናገር ቃል አልቀማ ስለዚህ ሲናገር ምን አለ ሁወ ረጁሉ አለ ሁወ እሱ አረጁሉ ሰው ነው ቱሲቡሁ ታገኘዋለች አልሙሲበቱ ችግር ችግር ታገኘዋለች ፈያዕለሙ ያቃል ፈያዕለሙ ያቃል አነሃ ሚን ዒንድላህ ከአላህ እንደመጣች ያውቃል ችግር ትደርስበታለች ከዛ ከአላህ እንደመጣች ያውቃል ያቺ ችግር ፈየርዲ ወዩሰሊም ፈየርዳ ወዩሰሊም ይወዳል ፈየርዳ ይወዳል ወይሰልም እጅ ይሰጣል ፈየርዳ ይወዳል ወይሰልም እጅ ይሰጣል ስለዚህ ከአላህ ነው የመጣው ይወዳል ከዛ እጅ ይሰጣል አያማርርም አይበሳጭም ሌላ ነገር ምንም አያረግም ስለዚህ አላህን ያመጣው አልሐምዱሊላህ ብሎ ዝም ይላል ማለት ነው ይሄንን ማንን ያለው ስለ የትኛው ቁርአን አንቀጽ ሲያብራራ ነው ወመን ዩሚን ቢላህ የድህ ቀልበሁ ወላሁ ቢኩል ሸይን عليم የሚለውን የቁርአን አንቀጽ ሲያብራራልን ነው ومن يؤمن بالله በአላህ የሚያምን يهد قلبه ቀጥተኛ መንገድ ይመረዋል ስለዚህ በአላህ የሚያምን የሚለው እዚህ ጋር የተጠቀሰው ቁርአን አንቀጽ አልቀማም ብሎ አብራራው እዚህ ጋር ومن يؤمن بالله በአላህ የሚያምን ያለው ምን አይነት ሰው ነው هو تصيبه المصيبة فيعلم أنها من عند الله فيرضى ويسلم እሱ ሰው ነው የሆነች ችግር ትደርስበታለች ከዛ በኋላ እቺ ከአላህ ናት የመጣችው ብሎ እጅ ይሰጣል ይወዳል እንደዚህ አይነት ሰው አላህ ምን ያደርገዋል የህዲ ቀልበው ቀጥተኛ መንገድ ይመረዋል ማለት ነው እሺ ወፊ ሰሒህ ሙስሊም እዚህ ጋር አንድ መያዝ ያለብን ከተነሳ ላይ ቀር አልአቅዳር ላ የአላህ ቀደር ስለ ቀዳና ወቀደር ቀዳና ቀደር ስናወራ አራት ነገሮች አሉ አሊሞች ሲያስቀምጡ አራት ነገሮች አሉ ከቁርአን ነው አሊሞች ሲያስቀምጡ ሲባል ዞሮ ዞሮ ከራሳቸው ሳይሆን ከቁርአንና ከሐዲስ ነው ምንጫቸው ስለዚህ ከቁርአንና ከሐዲስ አወጣጥተው ስለ ቀዳና ቀደር አራት ነገሮች መረሳት የሌለባቸው አሉ አንደኛ አላህ ሁሉም ነገር ምን የተፈጠረው ነገር አለ አይደለ ሁሉም ይችምናያትን ነገር ሁሉ ከመፈጠራቸው በፊት የሚሰሩትን ስራ ያቃል ሁሉንም ነገር አላህ ያውቃል ብለን እናምናለን ሁሉንም ነገር አላህ ያቃል እኛ ከመፈጠራችን በፊት ተፈጥረን የምንሰራውን ስራ ሁሉ ያቃል አላህ እሺ ሁለተኛ ይህንን ነገር አላህ ምን ላይ ያሰፈረው ይህንን ነገር ሁሉ ተጻፈ ማለት ነው ለውሑል መሕፉዝ ላይ ተጻፈ ኢነ ዛሊከ ፊ ኪታብ የሚል አለ ቁርአን ላይ ሙሉ ቁርአን አንቀጹን ባላስታውሰውም አለ ኢነ ፊ ዛሊከ ፊ ኪታብ ሙሉ ቁርአን አንቀጹን ካሳስታውሱ ኢንሻአላህ እነግርላችኋለሁ አነብላችኋለሁ ስለምረሳ ነው ኢነ ዛሊከ ፊ ኪታብ ሚላለ ስለዚህ ከዛ ቁርአን አንቀጽ አምጥቶ ሲያብራሩ ይህ አላህ ይህ ሁሉ ያውቋል ብለና አይደለ ከዛ ደግሞ ይህ ሁሉ ምን ላይ ተጽፏል አላህ ጽፎታል ለውህ መህፉዝ ላይ ከዛ ሶስተኛ ምናምን ነገር ምን አለ ሁሉም ነገር የተፈጠረው በአላህ ነው የምታዩት ነገር ሁሉ በአላህ ነው የተፈጠረው አራተኛ ደግሞ በዚች አለም ላይ በዚች አለም ሲባል ሁሉም ነገር በዚህ ጠፈር የሚሆን ምድር የሚሆን ፀሐይ ላይ አላህ ያልፈቀደው ነገር አይከሰትም ሁሉም ነገር የሚከሰተው አላህ የፈቀደው ነው ስለዚህ አራት ነገሮች አይረሱም አንደኛ ይህን ሁሉ የምታዩት ነገር ሁሉ የፈጠረው አንድ አላህ ብቻ ነው ሁለተኛ አላህ ያልፈቀደው ነገር አይከሰትም ሶስተኛ አላህ እኛ ተፈጥረን ሳንፈጠር ማለት ነው ሳንፈጠር ገና ተፈጥረን የምንሰራውን ስራ ሁሉ ያቀዋል አራተኛ ይሄ አላህ የሚያውቀውን ለውሕ ልመህፉዝ ላይ አሰፈረው አላህ ማለት ነው እዚህ ቀለሙን መጀመሪያ ከመፈጠር በፊት እንደመጀመሪያ እንደምታውቁት ማለት ነው ስለዚህ አንዳንድ ሰዎች ምክንያት ቢያመጡላችሁ ተቀድሮብናል እኛ ወደን አይደለም የምንሰራው የሚለው ውሸት ነው ሁሉም ሰው የየራሱ ምርጫ አለው በምርጫው ነው የሚሰራው ሁሉም ሰው በምርጫው ነው የሚሰራው አላህ ፍትሃዊ ነው አላህ ፍትሃዊ ነው የሰው ልጅን አይበድልም አላህ ዝም ብሎ አንዱን ሰው ሙስሊም አድርጎ ጀነት ማስገባት አይደለም አላህ ፍትሃዊ ነው ማለት ነው አላህ የፈለገውን ቀጥተኛ መንገድ ይመራል በዚህም ነው አላህ የፈለገውን ቀጥተኛ መንገድ ይመራል አላህ የፈለገውን ያጠማል አላህ ደግሞ ፍትሃዊ ነው የሰው ልጆች ጀሃነም የሚገቡት በስራቸው ነው የሰው ልጆች ጀነት የሚገቡት በአላህ ትሩፋትና ጸጋ ነው እሺ ደንበር እንዳንገፋ ነው አንዳንድ ሰዎች ያው ደንበር አልፈው የሰው ልጅ ዝም ብሎ እንዳሻንጉሊት አለ ዝም ብሎ በቀደር የሚንቀሳቀስ ዝም ብሎ እንደ ዛፍ ንፋስ እንደሚያንቀሳቅሰው ዛፍ አድርገው ይቆጥራሉ ምንም አይሰራ ይሄ ስህተት ነው አንዳንዶቹ ደግሞ አላህ ለወደፊት የሚከሰተውን አቅም የሰው ልጅ ስራውን ይፈጥራል የሚሉ አሉ መጁሳ ሀዚ ኡማ የተባሉት ስለዚህ ይሄም የተሳሳተ ነው ስለዚህ አህለ ሱና ወጀማዓ ይህንን ነው የምናምነው አሁን ቅድም ያልኳቸው የጠቀስኩላቸው ነው وفي صحيح مسلم صحيح مسلم لا يدقمو عن أبي هريرة رضي الله عنه أبو هريرة عبد الرحمن بن صخر ويدمو عبد الله بن عمرو ያው አቡ ሁረይራ ረዲየላሁ አንሁ በተለምዶ አብዱራህማን ብን ሰኽር ይባላል ያው ትክክለኛ ስሙ ግን አብደላህ ብን አምሩ ነው ይባላል ያው ከዚህ በፊት እንደተባባለው እንድታስታውሱት አምስት ሺ ሶስት መቶ ነው አምስት ሺ አራት መቶ ሰላሳ ሰባት ይሁን ሰባ አራት ይሁን እንደዚህ አይነት ሀዲስ የዘገበ ነው በጣም ከሰሓቦች ሁሉ ሐፊዝ እሱ ነው ሐፊዝ ማለት በሐዲስ በጣም በቀደምት የሚጠቀሰው አቡ ሁሬራ ረዲላሁ አንሁ ነው ማለት ነው አነ ረሱል ላህ ለ ላሁ ለህ ወሰለም ነቢያችን ለ ላሁ ለ ሰለም ሲናገሩ ምን አሉ ቃል አለ اثنتان ሁለት في الناس በሰዎች ላይ አለ ሁማ ብሂም ኩፍር ኢትነታኒ ሁለት ነገሮች አሉ في الناس በሰዎች ላይ ሁለት ነገሮች በሰዎች ላይ አሉ هما እነሱ بهم አላቸው ኩፍር ኩፍር አላቸው እነዚህ ሁለት ነገሮች ሁለት ነገሮች አሉ በሰዎች ላይ ያሉ ኩፍር አለባቸው እነዚህ ሁለት ነገሮች ሁለት ነገሮች ኩፍር ያላቸው ሰዎች ላይ አሉ አጣኑ ፊ ነሰቢ በዘር መሳደብ አጣኑ ፊ በዘር መሳደብ ወንያሐቱ አለ መይት አለል መይቲ ሟች ላይ ደግሞ ደንበር ያለፈ ለቅሶ ለምንድን ነው ይሄ አጣዕኑ ፊ ነሰቢ በዘር መሳደብ ያው እንደምታውቁት ነው ይሄ ዘር መሳደብ የማይቀር ሰዎች ላይ ያለ ነው ይሄ አላህ ፈጥሮን እያለ አላህ እኩል አድርገን ሁሉም ዘር የተፈጠረው ለምንድን ነው ሊተዓረፉ ነው ብሏል አላ እንድንተዋወቅ ነው እርስ በርሳችን ይሄ የኛ ነው ተብሎ እርስ በርስ እንድትረዳዳ እንታዋወቅ ነው ባጭሩ እንጂ ተከፋፍለን ይሄ የእንትና የገለ እየተባባል ነጣላ አይደለም ነቢያ ስ ስለም አስጠንቅቀውናል ዘር መሳደብ በዘር መኩራት አይሰራም ከዚህ በፊት አንስተነዋል ይህ ትልቅ ወንጀል ነው አይቻልም በዘር መሳደብ ኩፍር አለበት ማለት ነው አያችሁ ኩፍር አለበት በዘር መሳደብና በዘር እንትን ኩፍር አለበት ያው ትንሹ ኩፍር ቢሆንም ማለት ነው ከስልምና አያስወጣም ግን ኩፍር አለበት ወንያህቱ አለል መይቲ ደግሞ በሟች ላይ ማልቀስ ይህም ራሱ ኩፍር አለበት ይህንን ሀዲስ ለምን አመጡት ከቀደር ጋር ስለሚገናኝ ነው ለምንድን ነው ሙሾ ማውረድ አዎ ትክክለኛ ትክክለኛ የበለጠ አማርኛ አንዱ ተማሪ ማሻ አላህ ሙሾ ማውረድ አለ አለች አፎን ወኒያሐቱ አለል መይት ማለት ሙሾ ማውረድ ያው ደንበር ያለፈ ለቅሶ ማለት ነው ለምሳሌ ጸጉር ትነጫለች ሴቷ ጸጉሯን ደረቷን መምታት በጥፊ ፊታቸው መምታት ብዙ ጊዜ ይህንን የሚያደርጉ ሴቶች ናቸው ከዚህ በፊት ባብ ላይ ቀርተነዋል ማስጠንቀቅ ያለው ብዙ ማስጠንቀቅ ያለው ስለዚህ ይሄ ሙሾ ማውረድ የተባለው ወይ ደግሞ በደንበር ወሰን ያለፈ ለቅሶ ኩፍር ነው ማለት ነው ስለዚህ መጠንቀቅ አለብን ከባቡ ጋር ለምንድነው የተገናኘው የአላህ ውሳኔ ነው አይደለ ሰው ቢሞትብን ወንድማችን እህታችን ልጆቻችን ወላጆቻችን ቢሞቱ አላህ ያመጣው ቀደር ነው ስለዚህ አልሐምዱሊላህ ብሎ መቀበል ያለብን እንጂ ያው የሰው ልጅ ነቢያችን ስለ ሰለም እንዳሉት ልብ ታዝናለች አይን ታለቅሳለች ብለዋል ያዘነ ልቡ ያለቅሳል ነቢያችን ስለ ሰለም ኢብራሂም ልጃቸው ሲሞት አልቅሰዋል ሰሓቦች ገርሟቸው አንተም ታለቅሳለ አሏቸው ገርሟቸው አንተም ታለቅሳላችሁ እንዴ ገርሟቸው ከዛ አዎ ልብ ታዝናለች አይን ያለቅሳል አሉ ይሄ አይጠየቅም ለምሳሌ ሰው ይዤው ሀዘን ያለበት ሰው ቁጭ ብሎ እያዘነ ልቡ አይኑ ቢያለቅስ ይሄ አይጠየቅበትም ነቢያችንም አድርገውታል ግን ወሰን ያለፈ ድምጽ ያወጡ መናገር ጸጉር መንጨት መዝለል መፍረጥ ይሄ አይፈቀድም ትልቅ ወንጀል ነው ያው ባቡ ጋር እንዴት እንደሚገናኝ እያነገርኳችሁ ነው ያ ባቡ ሁል ጊዜ ሲመጣ ሐዲስ ቁርአን ከባቡ ጋር ለማገናኘት ሞክሩ ሳስረዳችሁ ያልተገናኘ ከመሰላችሁ እንዴት ነው ማለት ትጠይቃላችሁ ከያወቅኩት እነግራችኋለሁ ካልሆነ ለሌላ ጊዜ እንቀጣጠርና እናወራበታለን ወለሁማ አን ብን መስዑድን አብደላህ ብን መስዑድ አሁንም በዘገበው መርፉዐን መርፉዕ ከተባለ ያው ወደ ነቢዩ መሐመድ ስለ ስለም የደረሰ ሀዲስ ማለት ነው የመርፉዕ ሌላ ደግሞ ምን ይባላል መውቁፈን ብሎ ከመጣላችሁ በዚሁ እያወቃችሁት እንድትሄዱ መውቁፍ ነው ካላችሁ ግን የነቢያ ስ ስለም ንግግር ሳይሆን የማን ነው የሶሓባ ንግግር ነው ዞሮ ዞሮ የሰሓባም ንግግር እንፈልገዋለን የሰሓባም ንግግር ይፈለጋል ያው እንደ ነቢያችን ባንቆጥረው ማለት ነው ለይሰ ሚና አሉ ነቢያችን ስለ ላ ሰለም ለይሰ ሚና ከኛ አይደለም ለይሰ ሚና ከኛ አይደለም አሉ ነቢያ ስ ሰለም ያው ሙስሊሞች መን ደረበ ልሑዱዳ ጉንጭን የመታ ጉንጭን የመታ ማለት ነው ወሸቀ ልጅዩባ ይሄ የአንገት ጨርቅ ልብስ የሚለበስ አንገት አለ አይደለ አንገቱ ላይ ያለው ማለት ነው እሱን የቀደደ ወሸቅ የቀደደ አልጅዩበ እነሱን የቀደደ ይሄ አንገት ላይ ያለው ልብስ ማለት ነው መጨረሻ ላይ ያለውን እሱን የቀደደ ወዳዓ ደግሞ የተጣራ ቢዳዕወል ጃሂያ የማህይማን ሰዎች ሲጠሩት የነበረው አጠራር የተጣራ ከኛ አይደለም አሉ ይሄ ለቅሶ ነው መንበረበ ለይሰ ከኛ አይደለም መንበረበ ሁዱደ ጉንጭን የመታ ወሸቅል ጁበ ልብሱን የቀደደ ይሄ አንገት ያለው ልብስ አንገት ላይ የደረሰው ልብስ ማለት ነው ወዳዓ የተጣራ ቢዳወል ጃሂልያ የመሀይሞችን ጥሪ የተጣራ ከኛ አይደለም አሉ ጉንጭ መታ ያው ጉንጭ በጥፊ ምናምን ይመታሉ ልብስ ደግሞ ታቃላችሁ ልብስ ይቀዳሉ ወዳዓ ቢዳወል ጃሂልያ ማለት ደግሞ ስም እየተጣሩ እንትና እንትና እንደዚህ አድርገህልኝ እንትና እኮ እንደዚህ ነበርከ ወይኔ እንትና ወይኔ እንትና ይህ የሚባሉ የማህይማን ጥሪዎች የሚባሉ ይሄ ነው ስለዚህ ከኛ አይደለም አሉ ነቢይ ስለ ላ ስለም አስጠንቅቀዋል አሁንም ስለ ሀዘን ስለ ለቅሶ ስለ ሙሾ ማውረድ የመጣው ለምንድን ነው አንዳንድ ሰዎች የአላህ ቀደር መሆኑን እየረሱ ደንበር እያለፉ ስለ ሀዘን ላይ ስለሚገቡ እንዲያስታውሱ ነው ይህ የአላህ ቀደር ነው አላህ ያመጣው ውሳኔ ነው ትዕግስት ማድረግ አለብን ማለት ነው وعن أنس رضي الله عنه رضي الله أنس بن مالك يا نبي محمد صلى الله عليه وسلم خادم أقل የነበረው በጣም እሱ ራሱ ሐዲስ ከዘገቡት ውስጥ ነው ከሰባቱ ምርጥ ከሰባቱ በብዛት ሐዲስ ከዘገቡ ሰሓቦች ውስጥ አንዱ አነስ ብን ማሊክ ነው ምን አለ أن رسول الله صلى الله عليه وسلم قال نبياتنا صلى الله عليه وسلم اندي هالو إذا أراد الله بعبد بعبده خيرا ኢዛ አራደ ሲፈልግ አላህ ሲፈልግ ኢዛ አራደ አላሁ አላህ ሲፈልግ ቢዓብዲህ ለባሪያው ኸይር ኸይር ሲፈልግ መልካም መልካምን ነገር አላህ ሲፈልግለት ለባሪያው ለባሪያው አላህ መልካም ሲፈልግለት አጀለ ለሁ ያቻኩልለታል ያፋጥንለታል አልዕቁበተ ቅጣቱን ፊ ዱንያ አዱንያ ላይ ያቻኩልለታል ቅጣቱን አላህ አንድን ባሪያ ሲወደው ቅጣቱን አዱንያ ላይ ያቸኩልበታል። ለምን እዚሁ ይቀጣውና እዚሁ ያለ ችግር ያበዛበታል ይቸገራል ይሰቃያል ሲሞት ግን ምን ሆኖ ይሞታል ጥርት ብሎ ይሞታል ማለት ነው ከወንጀል አላህ አጽድቶት ይሞታል ማለት ነው የመልቂያማ የሚጠየቅበት ይቀራል ማለት ነው ለምክንያቱም ምክንያቱም ነቢ ስለ ላ ስለም እንደተናገሩት እዚህ አዱንያ ላይ ሙሚን እሾክ እኳ ሲወጋው ዝም ብሎ አይወጋም እሾክ እኳ ቢወጋው ወንጀል ማጥፊያ ነው ችግር ሲደርስበት ሲታመም እሾ ሲወጋው የፈለገች አዛ ሲደርስበት ወንጀል ማጥፊያ ነው እንጂ ዝም ብሎ አይደለም ስለዚህ አላህ ሲወደው አንድ ባሪያ ችግር ያበዛበታል ቅጣት ያበዛበታል ጥርት ብሎ እንዲሞት ማለት ነው ወኢዛ አራደ አላሁ አላህ ደግሞ ሲፈልግ ቢዓብዲን በባሪያው አሸረ መጥፎን ነገር ከፈለገለት ለባሪያው አምሰከ አንሁ ይይዝበታል አምሰከ አንሁ ይይዝበታል ከሰውየው ቢዘንቢሂ በወንጀሉ ወንጀሉን ይይዝበታል ምንም ምንም አይለውም ሐታ ይዋፊየ ሂሳብ እስኪደረግለት ድረስ እስኪሰጠው ድረስ የውም ልቅያማ ብሂ የውም ልቅያማ ሂሳብ እስኪደራረግ ድረስ አላህ ወንጀሎችን ዝም ብሎ ይይዝለታል ማለት ነው አላህ ስለዚህ አላህ መጥፎ የፈለገለት ደግሞ አይቀጣውም ዝም ይለዋል ከዛ በኋላ ይሞታል የውመል ቅያማ ይጠየቅበታል ማለት ነው መጥፎ ደግሞ እዚህ ሰው ልጅ እንትን ቢል ይሻለዋል የውመል እኮ አምስት ሳንቲም የለችም ሁሏም ሂሳቧ በአጀርና በእንትን ነው በአጀር ነው ስለዚህ የዛን ጊዜ የከፋው ሰዓት ይቀመጥለታል ማለት ነው እና አንዳንድ ጊዜ ካፊሮች ዝም ብለው የተመቻቸ ሲኖሩ ሙስሊሞች ሲገደሉ ሲሰቃዩ በረሃብ ሲሞቱ ካፊሮች ደግሞ በሰላም ሀገራቸው ሲኖሩ ወይ ደግሞ ሀብታሞች ሲሆኑ አይገ አንገ መገረም የለብንም ማለት ነው ቁርአን ላይ ሌላ ቁርአን አለ ስለ እነሱ ሲናገር አትገረም ይላል ለነብዩ ሰለላሁ ዐለይሂ ወሰለም ነግራቸዋል እኮ ልጆች ብንሰጣቸው ሀብት ቢሰጣቸው የተመቻቸ ቢኖሩ አትገረም ይህንን የምናበዛላቸው ቂያማ ሊንቀጣቸው ነው ወንጀላቸው እንዲበዛ ነው ይላል አላህ በሰሩት ስራ ምክንያት በሰሩት ስራ ምክንያት አላህ ይቆጣባቸውና ያው ወንጀላቸውን ሁሉ ይጠራቀምላቸዋል ማለት ስለዚህ ካፊሮች የሙስሊም ጠላቶች እንደዚህ ቢጠራቀሙ ሀብታም ቢሆኑ ልጆቻቸው እንትን ቢሆኑ ምን ቢሆኑ ኸይር አይደለም አላህ እያስቀመጠላቸው ነው ለከፋው ቀን ስለዚህ ያው መጥፎ የነሱ ነው መጥፎ ማለት ነው እዚህ ችግሩ ቢበዛለት ይሻለዋል وقال النبي صلى الله عليه وسلم نبياتنا صلى الله عليه وسلم سيناغر منالو إن عظم الجزاء مع عظم البلاء وإن الله تعالى إذا أحب قوما ابتلاهم قالوا النبي صلى الله عليه وسلم سيناغر منالو إن عظم الجزاء يمندا ትልቅነት እኮ ምንዳ ምንዳችን ደሞዛችን የውመል ከፍ የሚለው ማዓ ከዒظም ልበላ ከበላ መብዛት ጋር ነው ከበላ ታላቅነት ጋር ነው የአጅር የምንዳ ትልቅነት ከበላኡ ትልቅነት ጋር ነው በላኡ የደረሰብን ችግር ፈተና አዱኒያ ላይ ከፍ ሲል የመልቅያማ ትግስት ካደረግን ማለት ነው በትክክል ትግስት አድርገን ካለፍ ነው የመልቅያማ የሚሰጠን አጀር ምን ይሆናል ከፍ ይላል እንደ በላው ነው ጣቱ የተቆረጠና እጁ የተቆረጠ ሁለቱም ትግስት ካደረጉ አጀራቸው እኩል አይደለም ደግሞ አንገቱ የተቆረጠ ደግሞ ከሆነ የባሰ ነው ስለዚህ በአላህ መንገድ እስከሆነ ድረስ ትግስት እስካደረገ ድረስ የሚደርስበት ችግር ሁሉ ምን እያለ ማለት ነው እንደ በላው ነው በላው ከፍ ሲል አጅሩም እንደዛው ከፍ ይላል ወኢነ ላህ አላህ እኮ ተዓላ ከፍ ያለው ጌታችን በባህርያቱም በዛቱም ከፍ ያለው ጌታችን ኢዛ አሐበ ቀውመን ሰዎችን ሲወድ አላህ ኢዛ አሐበ ቀውመን አላህ ሰዎችን ሲወድ ኢብተላሁም ይፈትናቸዋል አላህ ሰዎችን ሲወድ ምን ያደረጋቸዋል ይፈትናቸዋል ፈመን ረድየ የወደደ ሲፈተን አያችሁ ፈመን ረድየ ሲፈተን የወደደ ፈለሁ ሪዳ ለሱ ምን አለው ውዴታ አለው ፈተና ሲፈተን የወደደ ይህ የአላህ ከአላህ የመጣ ፈተና ነው አልሐምዱሊላህ ብሎ የተቀበለ ፈለሁ ሪዳ ለሱ ምን አለው ውዴታ አለው ወመን ሰኺጠ የጠላ ወመን ሰኺጠ የጠላ የተመናጨረ ሲደርስበት ምንድን ነው ይሄ እንደዚሁ ነው እኔ ሙስሊም አይደለሁም እንዴ አላህ እንዴት እንደዚህ ያደርግብኛል ምናምን ያለ አላህ የሚጠላውን ነገር የሚሰራ ከሆነ ፈተና ሲደርስበት ፈለሁ ሰኸጡ ለሱ ምን አለው ጥላቻ አለው ውዴታን አያተርፍም በአላህ ዘንድ ጥላቻ ያመጣል ማለት ነው ስለዚህ ችግር ሲደርስብን በተቻለን መጠን አልሐምዱሊላህ ማለት ነው ከሁሉ የተፈተነው ማን ነው አንደኛ የሚፈትን ማን ነው ማን ነው ከሁሉም ከሰዎች ሁሉ የሚፈተነው ነቢያት ናቸው እዚህ ነቢያት ደግሞ አላህ ስለሚወዳቸው ከሁሉም የበለጠ ይወዳቸዋል ከሁሉም በላይ ነቢያት ነው የተወደው ከነቢያትም ነቢ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ አላህ ይወዳቸዋል ለፈተናቸው ስለዚህ እኛም እንትን ስንል ያው የተለያየ አይነት ፈተና ሊመጣ ይችላል በእነዛ ፈተናዎች ላይ ትግስት ማድረግ ያስፈልጋል ማለት ነው ትግስት ማድረግ ያስፈልጋል ተስፋ መቁረጥ አያስፈልግም እዚህ ቦታ ላይ ማለት ነው እና ሌላው ቁርአን አንቀጽ ላይ እንዲያው ምን ይላሉ ቁርአን ላይ ምን ይላል አላህ ምን ይላል ትርጉሙ ታስባላችሁ እንዴ አመን ብላችሁ ዝም ብላችሁ እንድትተው ትፈልጋላችሁ እንዴ ይላል ቁርአን ላይ አመን ብላችሁ ዝም ብላችሁ እንዲሁ በከንቱ እንድትተው ትፈልጋላችሁ እንዴ አመን ካላችሁ ምን ትሆናላችሁ ማለት ነው ትፈተናላችሁ ያመንና ያላመነ መለያው ማለት ነው ያንም አመንኩ ያንም አመንኩ አለ ሁሉም መለያችን በምንድን እንለያለን በፈተና እንለያለን ማለት ነው ስለዚህ አመን ካለ መፈተናችን አይቀርም ማለት ነው ኢንሻአላህ ያው ጥሩ ሂደናል ጥሩ ሂደናል ኢንሻአላህ ሰላም ቀጣይ ላይ እዚህ ይበቃናል والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين وسلام على المرسلين والسلام عليكم ورحمة الله وبركاته ጥያቄ ካላችሁ ያው መጠየቅ ትችላላችሁ የተወሰነ ደቂቃዎች አሉ ጥያቄ